የፊቅህ ትምህርት ክፍል ስድስት بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እነሆ ዛሬ ስድስተኛው ክፍል ላይ ደርሰናል በዚህ ክፍል የምንማረው ከመጀመሪያው ምዕራፍ አምስተኛውን ርዕስ ይሆናል የአምስተኛው ርዕስ አልባቡል ኻሚሱ ፊል ውዱእ አምስተኛው ርዕስ ስለ ውዱ የምንማርበት ነው። ይህም ርዕስ ብዙ ነጥቦችን የምንዳስስበት የምንማርበት ነው። የመጀመሪያው ነጥብ አልመሰለቱ ኡላ ተዕሪፉሁ ወሁክሙሁ ውዱእ ማለት ምን ማለት ነው? ውዱእ እንዴት define ይደረጋል? እንዴት ይገለጻል? የውዱእ ድንጋጌ ውስጥ ምንድን ነው የሚለውን ነው የምናየው። አልውዱእ ሉገተን ሙሽተቁ ሚን አልወዳአቲ ውዱእ የሚለው ቃል ማብራት ውብ መሆን ከሚለው የተያዘ ከሚለው ስርወ ቃል የተያዘ ነው وهي الحسن والبهجة والنظافة ማለት ወዳአ ማለት ውበት ንጽህና ማለት ነው በሸሪዓ ውዱ ማለት ኢስቲዕማሉ ልማኢ ፊ ልአዕዳኢ ልአርበዓ አራቶቹ የሰውነት ክፍሎች ላይ ውሃን መጠቀም ነው ማጠብ ነው ማለት ነው። አራቶቹን የሰውነት ክፍሎች የሚታጠበውን ማጠብና የሚታበሰውን ማበስ ነው። እነኚህ ውሃን የምንጠቀምባቸው የሰውነት ክፍሎች ወህየ ልወጅሁ ወልየዳኒ ወራእሱ ወሪጅላን ፊት፣ እጆች፣ ሁለት እጆች፣ ራስና ሁለት እግሮች ናቸው። አላ ሲፈቲን መክሱሰቲን ፊ ሸርዒ በሸሪዓ በተለየ መንገድ የምናጥባቸው ወይንም ደግሞ ውሃን በነኚህ የሰውነት ክፍሎች ላይ የምንጠቀምባቸው የሰውነት ክፍሎቻችን ናቸው። አላ ወጅህ ተዓቡድ ሊላህ ተዓላ ለአላ ስብሓነሁ ወተዓላ አላህን ማምለክን አስበን ይሄ ውዱ እንግዲህ ከይፍያው እንዴት እንደሆነ በዝርዝር የምናየው ነው የሚሆነው። ውዱ ሁክሙስ ምንድን ነው? ድንጋጌው وضوء أنه واجب على المحدث إذا أراد الصلاة أن وضوء فتاسو صلاة مسجد سيفلق وضوء مادرك قديتاونا وما في حكمها وينم دقمون عند صلاة آه، صلاة حكم صلاة لكن عند صلاة وضوء قديتام يهون باتشون نقروش لما فسم سياسب ጥዋፍን ይመስል በአላህ ቤት በካዕባ መዞር ማለት ነው። ወመሱል ሙስሐፊ ቁርአን መንካትን ይመስል እነኚህ ነገሮችን መፈጸም ካሰበ እነኚህን ነገሮች ከመፈጸሙ በፊት ውዱ ማድረግ ግዴታ ይሆናል ማለት ነው። እንደ አጠቃላይ በሌላ እነዚህን ነገሮች ሳያስብ ዝም ብሎ ውዱ ማድረግ በውዱ መሆን የተወደደ ነው። ግን ግዴታ የሚሆነው በእነኚህ እነኚህን ነገሮች መፈጸም በሚያስብ ጊዜ ውዱ ማድረጉ ግዴታ ይሆናል ማለት ነው። ሁክሙ ግዴታ ነው በዚህ ሁኔታ ማለት ነው። ሁለተኛው ለውዱ ግዴታነት መረጃው ምንድን ነው? አደሊሉ ዐላ ውጁቢሂ ወዐላ መን የጅቡ ወመታ የጅብ ውዱ ለማድረግ ግዴታ ለመሆኑ መረጃው ምንድን ነው? እንደገና ውዱ ማድረግስ ግዴታ የሚሆነው በማን ላይ ነው? ውዱ ማድረግ ግዴታ የሚሆነው መቼ ነው የሚለውን ደግሞ በሁለተኛው ነጥብ ስር የምናየው ነው። አማ ደሊሉ አላ ውጁቢሂ ውዱ ማድረግ ግዴታ ለመሆኑ መረጃው ፈቀውልሁ ተዓላ የአላህ ስብሓንሁ ወተዓላ ቃል ነው። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እናንተ አማኞች ሆይ ኢዛ ቁምቱም ኢላ ሰላቲ ለሶላት የቆማችሁ ጊዜ ለሶላት መቆም ያሰባችሁ ጊዜ ፈቅሲሉ ውጁሃኩም ፊቶቻችሁን እጠቡ ወአይዲየኩም ኢለል መራፊቂ ሁለት እጆቻችሁንም እስከ ክርኖቻችሁ እጠቡ። ወምሰሑ ቢሩኡሲኩም ራሶቻችሁንም አብሱ። ወአርጁለኩም ኢለል ከዕበይኒ ሁለት እግሮቻችሁንም እስከ ቁርጭምጭሚቶቻችሁ እስከ ቁርጭምጭሚቶች እጠቡ። ወኢን ኩንቱም ጁኑባ ከሴት ጋር በመገናኘት ወይንም ሴቷ በወንድ ጋር በመገናኘት ወይንም በሌላ መንገድ ጀናባ ከሆናችሁ ፈጠሀሩ ታጠቡ፣ ተጥራሩ። ወኢን ኩንቱም መርዳ በሽተኞች ከሆናችሁ አው ዓላ ሰፈሪን ወይንም በጉዞ ላይ ከሆናችሁ አው ጃአ አህዱ ሚንኩም ምን አልጋኢጢ ወይንም ከእናንተ አንዳችሁ ከአይነ ምድሩ ከመጣ አው ላመስቱሙ ኒሳአ ወይንም ሴቶች ጋር ከተነካካችሁ እና ፈለም ተጂዱ ማአን ውሃን ካላገኛችሁ ፈተየመሙ ሰዒደን ጠይባ ጥሩ የሆነውን የመሬት ገጽ እሰቡ። እናም በሱ ከመሬት ገጹ ተየሙም አድርጉ ማለት ነው። ፈምሰሑ ቢውጁሂኩም ወአይዲኩም ከዚያ ከምድር ገጽ ፊታችሁንና እጆቻችሁን ከሱበሱ። ማ ዩሪዱ ላሁ ሊየጅዓለ ዓለይኩም ሚን ሐረጅ አላህ ስብሓነሁ ወተዓላ በእናንተ ላይ ችግር ማድረግን አይሻም። ወላኪን ግን ዩሪዱ አላህ ስብሓነሁ ወተዓላ ይፈልጋል ሊዩጠሂረኩም እናንተን ሊያነጻችሁ ይፈልጋል ወሊዩቲመ ኒዕመተሁ ዓለይኩም ለዓለኩም ተሽኩሩን አላህን ስብሓነሁ ወተዓላ ታመሰግኑት ዘንድ በእናንተ ላይ ጸጋውን ሊሞላና እናንተንም ሊያጠራችሁ ይሻል ይላል። ስለዚህ እንግዲህ ውዱ ማድረግ ግዴታ ለመሆኑ መረጃው ይሄ የቁርአን አያ ነው ማለት ነው። وقوله صلى الله عليه وسلم يا نبي عليه الصلاة والسلام قال نو ليلاو مرجا ودو قديتا لمهنو ليلة دليل يا نبي عليه الصلاة والسلام قال نو نبي عليه الصلاة والسلام عنده هلال لا يقبل الله صلاة بغير طهور صلاة يا لطهارة أي كبلم ولا صدقة من صدقة من غلول ሰደቃን ምጽዋትን ደግሞ ከስርቆት አይቀበልም። ሁሉል ብሎ ማለት ከምርኮ ገንዘብ መስረቅ ማለት ነው። ስለዚህ ሰርቆ ሰደቃን ያለ ውዱ ያለ ጠሃራ ሰላትን አላ ስብሓነሁ ወተዓላ አይቀበልም። በሌላ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ላ የቅበሉ ላሁ ሰላተ መን አሕደተ ሐታ የተወضአ ውዱ የፈታን ሰው ስግደት ውዱ እስካላደረገ ድረስ አላህ ስብሓነሁ ወተዓላ አይቀበለውም ብለዋል። ወለም ዩንቀል አን አሐድ ምን አልሙስሊሚን ፊ ذلك ኺላፍ እዚህ ላይ ውዱ ግዴታ መሆኑ ላይ ከአንድ ሙስሊም አልተገኘም ማለት ውዱ ግዴታ አይደለም የሚል አልተገኘም ግዴታ ነው ነው ስለዚህ ፈተበተት ቢዛሊከ መሽሩዕየቱ ልውዱኢ ስለዚህ የውዱ ግዴታነት በቁርአን በሐዲትና በእጅማዕ በዑለማዎቹ ስምምነት የተረጋገጠ ነው ማለት ነው ይህ እንግዲህ መረጃውን በተመለከተ ሲሆን ወአማ አላ መን የጅቡ ማን ላይ ነው ግዴታ የሚሆነው የሚለውን በተመለከተ ፈየጅቡ አላ ልሙስሊም ልባሊግ ልዓቂል ሙስሊም በሆነ ሰው ለአቅመ አዳም ወይንም ለአቅመ ሔዋን በደረሰና የአእምሮ ጤነኛ በሆነ ሰው ላይ ነው ግዴታ የሚሆነው ማለት ነው። መቼ ነው ግዴታ የሚሆነው? ኢዛ አራደ ሰላተ ወማ ፊ ሑክሚሃ ሰላትን መስገድና ሶላትን የመሰሉ የሶላት ድንጋጌ የሶላት ሁክም የሚመለከታቸውን ነገሮች ለመፈጸም ሲያስብ ሶላትን መስገድ ወይ ጥዋፍ ማድረግ ወይ ቁርአንን መንካት ሲያስብ ሙስሊም ባሊር አቂል በሆነ ሰው ላይ ውዱ ማድረግ ግዴታ ይሆናል ማለት ነው። መቼ ነው ግዴታ የሚሆነው? እንግዲህ ያው እዚህ ጋር ተመልሷል። ሆኖም ፈኢዳ ደኸለ ወቅቱ ሶላቲ የሶላት ጊዜ የገባ ጊዜና شلات جزي سيجبا شلات وقتو سيجبا أو أراد الإنسان الفعل الذي يشترط له الوضوء وينم دقمو ودو مسفرت يتدرج لت النجر مفسم سياسب إن مالت وإن لم يكن ذلك متعلقا بوقت إيه نجر كجزي قار يتياز إن كان بايهون توافني مثل طواف جزي إيه اللهم بمان إن يوم ساعة طواف ما درج كلال ومصل مصحفي قرآن من كاتني مثل እንግዲህ እነኚህ ነገሮችን መፈጸም ባሰበ ጊዜ ውዱ ማድረግ ግዴታ ይሆንበታል ማለት ነው። እንግዲህ የውዱ መረጃው ምንድን ነው የሚለውን በማን ላይ ነው ውዱ ማድረግ ግዴታ የሚሆነው የሚለውንና ውዱ ማድረግ ግዴታ የሚሆነው መቼ ነው የሚለውን አየን ማለት ነው። አልመሰለቱ ሳሊሳ እዚህ ርዕስ ስር ሶስተኛው ነጥብ ደግሞ ፊ ሹሩጢሂ የውዱን ቅድመ መስፈርቶች የምንማርበት ይሆናል። ወዩሽተረጡ ሊሲሐት ልውዱኢ ማ የእቲ ውዱ ትክክለኛ ይሆን ዘንድ የሚከተሉት ነገሮች መስፈርት ይሆናሉ። እነኚህ መስፈርቶች ቀድመው መሟላት አለባቸው ማለት ነው። አንደኛ ሙስሊም መሆን ነው፣ አቂል መሆን፣ የአእምሮ ጤነኛ መሆን፣ ወተምይዙ የለየ መሆን፣ ህፃን አለመሆን ማለት ነው። እነኚህ ሸርጦች ናቸው። ሙስሊም ስንል ካፊር ውዱ ቢያደርግ ውዱ ተቀባይነት የለውም። ወለል መጅኑኑ እብድም የአእምሮ በሽተኛ ወላ የኩኑ ሙዕተበረን ሚን ሰጊር ለዚ ዱነ ሲን ተምይዚ ክፉን ከደጉ ጎጂውን ከጠቃሚው ያለየ ከአምስት ዓመት በታች ወይም ከስድስት ዓመት በታች የሆነ ህፃን ውዱ ቢያደርግም ቦታ የለው ሙዕተበር አይደለም ማለት ነው። ስለዚህ የመጀመሪያው መስፈርት ሙስሊም አቂል ሙመይዝ መሆን ማለት ነው። ሙስሊም መሆን የአእምሮ ጤነኛ መሆንና የለየ ህፃን ያልሆነ መሆን ማለት ነው። ሁለተኛው መስፈርት አንየቱ ቁርጥ ሀሳብ ነው፣ መነየት ነው። ዒባዳ ስለሆነ ያለ ንያ አይሆንም። ሊሐዲስ ኢነማል አዕማሉ ቢንያት ነቢዩ ዓለይሂ ሰላቱ ወሰላም ማንኛውም ስራ በንያ ነው ብሎ ስላሉ ወላ ዩሽረዑ ተለፍዙ ቢሃ። እንግዲህ ንያ ስንል ንያ የሚነየተው ቁርጥ ሀሳብ ነው ብለናል። ያንን ነገር ለመፈጸም ማሰብ የሚታሰበው በቀልብ ነው። ስለዚህ መናገር አስል የለውም ማለት ነው ሊዓደሚ ثبوته عن النبي صلى الله عليه وسلم ውዱን ሲያደርጉ ወይም ሲታጠቡ ንያን በድምፃቸው በቃላቸው አውጥተው ተናግረዋል የሚል ስላልተገኘ ዒባዳ ደግሞ ተውቂፊ ስለሆነ የተገኘው የተሰማው የተነገረው ነገር ሳይጨመር ሳይቀነስ ባለበት ስለሆነ የሚፈጸመው ማለት ነው ሶስተኛው መስፈርት አልማው ጠሁሩ ንጹህ ውሃ ማግኘት ነው። ሊማ ተቀደመ ፊልሚያሂ እንግዲህ ውሃ ላይ አሳልፈናል። ጠኋራ ውሃ የሚባለው ምንድን ነው የሚለውን አማለማኡ ነጂሱ ፈላ የሲሑ ልውዱኡ ቢሂ ነጃሳ ከሆነ ውሃው በእርሱ ውዱ ማድረግ አይፈቀድም፣ አይቻልም። ስለዚህ ንጹህ ውሃን ማግኘት ሶስተኛው ሸርጥ ነው። አምስተኛው ምንድነው አራተኛው ኢዛለቱ ማ የምንዑ ውሱል ልማኢ ኢለልበሸረቲ እነኚህ መታጠብ አለባቸው ወደ ተባሉ የሰውነት ክፍሎች ውሃ እንዳይደርስ የሚከለክልን ነገር ቀድሞ ማስወገድ ነው። ሚን ሸምዒን ሻማን ይመስል አው ዐጂንን ሊጥን ይመስል ወናህዊያ የመሳሰሉትን ከጢላ አዛፊር ለዚ ዩዕረፉ በይነ ኒሳኢ ልየውም የጥፍር ቀለምን ይመስል አሁን በዘመናችን ሴቶች የሚጠቀሙትን የጥፍር ቀለምን ይመስል እንደ ውሃ ሰውነት ላይ መድረስ የሚከለክልን ነገር አስቀድሞ ማስወገድ ነው። አምስተኛው አልስቲጅማሩ አው ልስቲንጃው ስቲንጃ ማለት ምን ማለት እንደሆነ ተምረናል። ውዱ ከማድረጋችን በፊት ስቲንጃ ማድረግ በውሃ ወይንም ደግሞ በድንጋይ ሸርጡን መስፈርቱን አሟልተን ማበስና ማድረቅ ማለት ነው። عند وجود سببهما لما تقدم ምክንያቶቹ ሲሟሉ ውዱ ከማድረጋችን በፊት መጀመሪያ እስቲንጃ ማድረግ በውሃና በድንጋይ ካልተቻለ በውሃ ብቻ ካልተቻለ ደግሞ በድንጋይ ወይንም በሶፍት ብቻ በመጠቀም ማለት ነው። አምስተኛ ስድስተኛው አልሙዋላቱ ማከታተል ነው። ወዳው ወዳው ማድረግ ማለት ነው። ሰባተኛ አተርቲቡ ቅደም ተከተሉን መጠበቅ ነው። መጀመሪያ ፊቱን ያጥባል፣ ቀኝ እጁን፣ ግራ እጁን፣ ራሱን ያብሳል፣ ከዚያ እግሩን ማለት ነው። ወሰያቲ ልከላሙ አለይሂማ ባዕደ ቀሊል። እንግዲህ ከጥቂት ጊዜ በኋላ ዝርዝር ነገሩ ይመጣል። እንዴት አድርጎ በምን ቅደም ተከተል እንዴት አድርጎ እንደሚያጥብ እንዴት አድርጎ ውዱ እንደሚያደርግ ማለት ነው። ስምንተኛ ገስሉ ጀሚዕ ልአዕዳኢ ልዋጅብ ገስሉሃ ማጠቡ ግዴታ የሆኑ የሰውነት ክፍሎችን ማጠብ ነው። እነኚህ የውዱ ቅድመ መስፈርቶች ናቸው። አልመስአለቱ ራቢዓ አራተኛው ነጥብ ፍሩዱሁ እንግዲህ ሊታጠቡ ወይንም ደግሞ ይሄ አሁን ያልነው ውዱ ስናደርግ የውዱ ግዴታዎቹ ስንት ናቸው የሚለውን ነው የምናየው። ወህየ ሲተቱን ስድስት ናቸው። አንደኛ غسل الوجه بكامله ሙሉ ፊቱን ማጠብ ነው። ሊቀውሊህ ተዓላ ኢዛ ቁምቱም ኢለ ሶላቲ ፈቅሲሉ ውጁሀኩም ሶላትን ለመቆም ስታስቡ ብሎ ውዱ አደራረገን ሲያስተምር አላ سبحانه وتعالى ፊቶቻችሁን እጠቡ ብሎ ስላለ እንግዲህ ፊት ሲባል ወሚንሁ ልመድመቱ ወልስቲንሻቁ እንግዲህ መጉመጥመጥ እና ስቲንሻቅ ብሎ ማለት ደግሞ መጎናበጥ ይሉታል ምንድን ነው ይሄ መድመዷ መጎናበጥ መጉመጥመጥ ነው والاستنشاق ስቲንሻቅ ብሎ ማለት ደግሞ በአፍንጫ ውሃን መውሰድና ቆሻሻውን ማስወገድ ነው። ስቲንሻቅ ውሃውን መውሰዱ ሲሆን ስቲንሳር ደግሞ ማውጣቱ ስቲንሳር ይባላል። ሊአነ አልፈመ ወልአንፈ ሚን አልወጅ አፍና አፍንጫ የፊት አካል ስለሆኑ ማለት ነው። ሁለተኛው ገስሉል የደይኒ ኢለል ሚርፈቀይኒ ሁለት እጆችን ከክርኖቹ ጭምር ማጠብ ነው። አላህ ሱብሓነሁ ወተዓላ ወአይዲየኩም ኢለል መራፊቂ ፈግሲሉ ውጁሀኩም ወአይዲየኩም ኢለል እጆቻችሁን እስከ ክርኖቻችሁ እጠቡ ብሎ ስላለ ማለት ነው። ሶስተኛው መስሑ ራእሲ ኩሊሂ መዓል ኡዙነይኒ ሙሉ ራሱን ማበስ ነው ከጆሮዎቹ ጋር ሊቀውሊሂ ተዓላ ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ ስለሚል ማለት ነው። وقوله صلى الله عليه وسلم نبي دقمو عليه الصلاة والسلام في سنن الترمذي وابن ماجه بتزقبونا الباني صحيح نوبالوت آه الأذنان من الرأس ولدت جروج كراس كفلنا تشوبلو سلالو فلا يجزئ مسح بعض الرأس دون بعضه كفيل عبسو كفيل متو آيا بقى كام ملو راس ما بس نونا ما بس قديتانو ماتو لمن نبي عليه الصلاة والسلام ውዱ አደራረጋቸውን የነቢዩን ውዱ አደራረግ ሲያስተምሩ ሲነግሩ ሰሃቦች بدأ بمقدم رأسه ثم ذهب بهما إلى قفاه ثم ردهما إلى المكان الذي بدأ منه ካናታቸው ላይ ጀመሩና ማጅራታቸው ድረስ እጆቻቸውን ወሰዱ ከዚያም እጀመሩበት ቦታ እጆቻቸውን መለሱ ይላል ስለዚህ ሙሉ ራስን ማበስ ግዴታ ነው ማለት ነው <clears throat> አራተኛ ገስሉ ሪጅለይኒ ኢለል ከዕበይኒ ሁለት እግሮቹን ከቁርጭምጭሚቶቹ ጭምር ማጠብ ነው። አላህ ስብሓነሁ ወተዓላ ወአርጁለኩም ኢለል ከዕበይኒ ብሎ ስለሚል ማለት ነው። እግሮቻችሁንም እጠቡ እስከ ቁርጭምጭሚቶቻችሁ ብሎ ስላለ። አምስተኛ አተርቲቡ ቅደም ተከተሉን ጠብቆ መፈጸም ነው። ሊአን አላህ ተዓላ ዘከረሁ ሙረተባ አላህ ስብሓነሁ ወተዓላ በዚሁ ቅደም ተከተል ስለጠቀሳቸውና وتوضأ رسول الله صلى الله عليه وسلم مرتبا على حسب ما ذكر الله سبحانه الله بقرآن وسط بتكسو ملكو نبي عليه الصلاة والسلام ودو ያደረጉ ስለሆነ በዚሁ ቅደም ተከተል መፈጸሙም ግዴታ ነው الوجه فاليدين فالرأس فالرجلين ፊትን መጀመሪያ ከዚያ ሁለት እጆችን ከዚያ ራስን ማበስና ከዚያ ሁለት እግሮችን ማጠብ ማለት ነው كما ورد ذلك في صفة وضوئه صلى الله عليه وسلم في حديث عبد الله بن زيد وغيره عبد الله بن زيد እና ሌሎች ሰሃቦች የነቢዩን አለይሂ ሰላቱ ወሰላም ውዱ አደራረግ በዘገቡበት በተገኘው መልኩ ማለት ነው ስድስተኛ አልሙዋላቱ አከታትሎ ማድረግ ወዳው ወዳው ማድረግ ማለት ነው بأن يكون غسل العضو عقب الذي قبله مباشرة بدون تأخير አንዱን የሰውነት ክፍል አጥፎ አጥቦ የሚከተለውን ደግሞ ወዳው ወዳው ማጠብ ሳያዘገዩ ማለት ነው فقد كان النبي صلى الله عليه وسلم يتوضأ متواليا የአላህ መልእክተኛ አለይሂ ሰላቱ ወሰላም አከታትለው ውዱ ያደርጉ ነበርና ولحديث خالد بن معدان خالد بن معدان من بال الصحابة من إلى أن النبي صلى الله عليه وسلم رأى رجلا يصلي አንድ ሰው ሲሰግድ አዩት ረሱሉ አለይሂ ሰላቱ ወሰላም ወፊ ظهر قدمه لمعة قدر الدرهم ጫማው ጀርባ ላይ የብር ያክል የምትሆን ውሃ ያልደረሳትን ቦታ አዩ ለም يصيبها الماء ውሃ ያልነካትን فأمره أن يعيد الوضوء ውዱን መልሶ እንዲያደርግ አዘዙት فلو لم تكن الموالاة شرطا አከታትሎ ማድረግ መስፈርት ባይሆን ኖሮ ለአመረሁ ቢገስሊ ማፋተሁ ያንኑ ውሃ ያልነካውን ቦታ ብቻ እንዲያጥብ ያዙት ነበር። ወለም የእሙርሁ ቢኢዓደት ልውዱኢ ውዱን መልሶ እንዲያደርግ ባላዘዙት ነበረ። ሉምዓ ማለት እንግዲህ አልመውዲዑ ለዚ ለም ዩሽብሁ ልማኡ ፊ ልውዱኢ አው ሲታጠብ ወይም ውዱ ሲያደርግ ውሃ ያልነካው ቦታ ሉምዓ ይባላል። ስለዚህ ማከታተል ስድስተኛው የውዱ ግዴታ ነው ማለት ነው። አልመስአለቱ ልኻሚሳ ሱነኑሁ አምስተኛው ነጥብ ደግሞ የውዱ ሱናዎች እንግዲህ ዋጅቦቹን ግዴታዎቹን አይተናል ሱናዎቹን ደግሞ በሚከተለው እናያለን በሚቀጥለው እናያለን ማለት ነው ሁናከ አፍዓሉን ዩስተሐቡ ፊዕሉሃ ዕንደ ልውዱእ እንግዲህ ውዱ ስናደርግ መፈጸማቸው የሚወደዱ ነገሮች አሉ ወዩጀሩ አለይሃ መንፈዓለሃ እነዚያን ነገሮች የሰራቸው ሰው አጅር የሚያገኝበት ወመን ተረከሃ ፈላ ሐረጀ አለይህ ያልፈጸማቸው ሰው ደግሞ ምንም ችግር የሌለበት ወቱሰማ ሀዚህ ልአፍዓሉ ቢሱነን ልውዱ እነኚህ ድርጊቶች እነኚህ ነገሮች የውዱ ሱና ተብለው ይጠራሉ እነሱም አንደኛ አተስሚየቱ ፊ አወሊህ ውዱ ሲጀምር ቢስሚላሂ ማለት ነው نبي عليه الصلاة والسلام لا وضوء لمن لم يذكر اسم الله عليه قد وضوء لاي يا الله سمي التراسو وضوء اللوم بلو على النام على ثنو ولتنياو أسواكو مفاكي أنا متكمنو لقوله صلى الله عليه وسلم يا الله ملك تنيا عليه الصلاة والسلام بلا سلالو من على نبيه لولا أن أشك على أمتي لأمرتهم بسيوكي مع كل وضوء أمتو تشي تشجر على اللوبية بالفرانورو በየውዱኡ ላይ መፋቂያን እንዲጠቀሙ አዛቸው ነበረ ብለዋል ረሱል ለ ስለዚህ ሲዋክን ውዱ ላይ መጠቀም ሚን አከዲ ሱነን ከተከበዱ ሱናዎች እጅግ በጣም ከሚወደዱ ሱናዎች ነው ሶስተኛው ገስሉ ልከፈይኒ ተላተን ፊ አወል ልውዱኢ ውዱ ሲጀምር መዳፉን ሶስት ጊዜ ማጠብ ሊፊዕሊህ ለ ላሁ ለህ ወሰለመ ዛሊክ ينن الله ملكتني عليه الصلاة والسلام سلف الصمود إذ كان يغسل كفه ثلاثا كما ورد في صفة وضوئه نبي عليه الصلاة والسلام ودون سجمرو سوس جزي مدافع شون يات بند نبرة ينبي وضوء الدرارق بتجلس أبد حديث تجيت على النام على المبالغة في المضمضة والاستنشاق لغير الصائمين عند سوس أمنيا قال هنا በሚጉመጠመጥበት ጊዜ ወይንም ደግሞ በአፍንጫው በሚሰረነቅበት ጊዜ በአፍንጫውና ማለት አፉን በሚጉመጠመጥበትና በአፍንጫው ውሃን ወስዶ ቆሻሻውን በሚያስወጣበት ጊዜ ድካ መድረስ በደንብ አድርጎ ማድረግ ማለት ነው። ጾመኛ ካልሆነ በደንብ አድርጎ መጉመጥመጥና መሰርነቅ ሱና ነው ማለት ነው። ፈቀድ ወረደ ፊ ሲፈቲ ውዱኢሂ በነቢዩ ዓለይሂ ሰላቱ ወሰላም ውዱ አደራረግ ላይ ተገኝቷል። ምን የሚል ፈመضመض ወስተንተረ ተጉመጠመጡ እስቲንሻቅ ውሃን በትንፋሽ በአፍንጫ መውሰድ ነው ብለናል። እስቲንታር ማለት ደግሞ በአፍንጫው የወሰደውን ውሃ ከቆሻሻው ጋር በትንፋሽ ማስወጣት እስቲንታር ይባላል። ስለዚህ ነቢዩ አለይሂ ሰላቱ ወሰላም ይህን መፈጸማቸው በሀዲሳቸው በውዱ አደራረጋቸው በተነገረበት ሀዲስ ተገልጿል። ولقوله صلى الله عليه وسلم نبي عليه الصلاة والسلام بالوال وبالغ في الاستنشاق إلا أن تكون صائما استنشاق ستادرق بافنشا وهان ستوسد صومنيا كارهم كبستكر دكاد رس بدن بارغه وسدنا قشاشونا وطابلوال سلزي مضمضوا الناس استنشاق لاي دكا مدرس بدن بارغو مادرق يتوددنو أمستنيا الدلكو مفقفق بدن بماشت مالتنو وتخليل اللحية الكثيفة ማለት ብዙ የሆነ የፂሙን ጸጉር መፈልፈል ቢልማኢ በውሃ ውሃ እየጨመረ ሐታ የድኹለ ልማኡ ፊ ዳኺሊሃ ውሃ ውስጥ እስከሚደርስ ድረስ ሱና ነው ማለት ነው። ይሄ ፂሙ ብዙ ሲሆን ነው። ፂሙ ስስ ከሆነ ግን ፂሙ ከላይ የሚያየው ሰው ሰውነቱን ከስር የሚያየው ከሆነ ውሃውን ማድረሱ ግዴታ። ፂሙ ብዙ ከሆነ ግን ጺሙን መፈልፈል ሱና ነው የተወደደ ነው ግዴታ አይደለም ማለት لفعله صلى الله عليه وسلم ነቢያችን عليه الصلاة والسلام ውዱ አደራረጋቸው ላይ ይህንን ስለሰሩ فإنه كان إذا توضأ يدلك ذراعيه ውዱ በሚያደርጉ ጊዜ ነቢዩ عليه الصلاة والسلام ክርናቸውን ያሹ ነበር ውሃው እንዲደርስ በደንብ ማለት ነው وكذلك كان يدخل الماء تحت حنكه ويخلل به لحيته ከስር በአገጫቸው ስር ጣቶቻቸውን ጺማቸው ጋር ያስገቡና ይፈለፍሉ ነበረ። በዚህ መልኩ ጺማቸውን ተክሊል ያደርጉ ነበርና ውሃ ከስር እንዲደርስ ማድረግ በዚህ መልኩ ሱና ነው ማለት ነው። ስድስተኛ ተቅዲሙል ዩምና አለል ዩስራ ፊል የደይኒ ወርጅለይን እግርም እጁን ሲያጥብም ይሁን እግሩን ሲያጥብ ቀኝ ቀኙን አስቀድሞ ማጠብ <clears throat> سنة نومارتو كأن ينماس كدب لفعله صلى الله عليه وسلم نبي عليه الصلاة والسلام هين سلسر فإنه كان يحب التيامنا كأن ينماس كدب من يودون بالرسول عليه الصلاة والسلام في تنعوله جعما بميلب سبت كزي وترجله سقرات جون بميابت ربت كزي وطهوره قديه ودو بميادر قبت በሚታጠቡበት ጊዜ ወፊ ሸእኒሂ ኩሊሂ በአብዛኛው በሁለንተናዊ ነገራቸው ቀኛቸውን ማስቀደም ይወዱ ነበርና ረሱሉ አለይሂ ሰላቱ ወሰላም ማለት ነው። ሰባተኛው ሱና ተስሊቱል ጉስሊ ፊ ልወጅህ ወልየደይኒ ወሪጅለይኒ ፊቱን ሲያጥብ ውዱ የሚያደርግ ሰው ወይንም እጁን ሲያጥብ ወይንም እግሩን ሲያጥብ ሶስት ሶስት ማድረግም ሶስት ሶስት ጊዜ ማጠብ يتوددنو فالواجب مرة واحدة قد يتام يونو عند قزيات دارسو ما تبنو ونوم ويستحب ثلاثا سوس سوس تمادرقوكين يوددان لفعله صلى الله عليه وسلم نبي سلف السموس سلا فقد ثبت عنه كنبي عليه الصلاة والسلام تقيتوال አነሁ ተወضአ መረተን መረተን አንዳንድ ጊዜ ውዱ ማድረጋቸው ወመረተይኒ መረተይኒ ሁለት ሁለት ጊዜ ማድረጋቸው ወተላተን ተላተን ሶስት ሶስት ጊዜ ማድረጋቸው ይህ እንግዲህ ሊበያን ልጀዋዝ ነው ሁሉም የሚፈቀድ መሆኑን ለማሳየት ነው ሆኖም ሱናው የተወደደው ሶስት ሶስት ማድረጉ ስለሆነ ከውዱ ሱናዎች ሰባተኛው ሶስት ሶስት ማድረግ ነው ማለት ነው ስምንተኛ አዚክሩ ልዋሪዱ ባዕደ ልውዱኢ ውዱን አድርጎ ከጨረሰ በኋላ ከነቢዩ አለይሂ ሰላቱ ወሰላም የተገኙ አዝካሮችን كنبيو عليه الصلاة والسلام يتغنيو ውዳሴዎችን ማለት ነው لقوله صلى الله عليه وسلم نبي عليه الصلاة والسلام بلو سلالو من بلو النبي ما منكم أحد يتوضأ كنان تكوان عنداتشه ودعا يدرقم فيسبغ الوضوء عندنا ودونك بدن بارقو الدار سوايا درقم ثم يقول كزيام بالوائلم أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يهنن قال علم إلا فتحت له أبواب الجنة الثمانية ስምንቶቹም የጀነት በሮች የሚከፈቱለት ቢሆን እንጂ الرسول عليه الصلاة والسلام يدخل من أيها شاء ሻአ ከነኛ ከስምንቶቹ በፈለገው ይገባ ዘንድ ስምንቶቹም የጀነት በሮች ቢከፈቱለት እንጂ ከእናንተ አንዳችሁ ውዱን በደንብ አድርጎ አዳርሶ አያደርግም። ከዚያም ይህንን ውዳሴ አይልም። እነዚህ የጀነት በሮች ቢከፈቱለትና ከነሱ በፈለገው የሚገባ ቢሆን እንጂ ብለዋል ረሱሉ ዓለይሂ ሰላቱ ወሰላም። جعلني الله وإياكم من الذين يستمعون القول فيتبعون أحسنه أحسنه ለዛሬው የዛሬው ደርስ እዚህ ላይ والسلام عليكم ورحمه الله وبركاته